ክፍል ሶስት መናገር አንድ ባነበባችሁት ታሪክ መሰረት ልዋጭ ወንድም ወይም እህት በመስጠት የማግባት ልማድን ለማስቀረት ምን ይደረግ ትላላችሁ? ሁለት ውፋንቻ የትውልድ ቀየውን ትቶ መሰደዱ ትክክለኛ እርምጃ ነው ወይስ አይደለም? ምክንያት ማቅረብ ተወያዩበት። ሶስት ውፋንቻ የሚለውን ልቦለድ ስለ አጭር ልቦለድ በተሰጠ ማብራሪያ መሰረት ጥንድ ሆናችሁ ገምግሙና የደረሳችሁበትን ድምዳሜ አቅርቡ። ገጽ 45 የቃል ንግግር ዝግጅት ንግግርን በቃል አጥንቶ ማቅረብ የተጻፈን ንግግር በንባብ ከማቅረብ የተሻለ መንገድ ነው። ንግግርን በቃል አጥንቶ አድማጮች ፊት የሚያቀርብ ተናጋሪ የተጻፈን ንግግር በንባብ ከሚያቀርበው ሰው ይልቅ የተሻለ ተደማጭነትን ያገኛል። ንግግር በቃል ተጠንቶ ሲቀርብ ከአድማጭ ጋር ጥሩ የአይን ግንኙነት እንዲፈጠር ከመርዳቱም በላይ ንግግሩ ትክክለኛውንና ተፈጥሯዊውን ፍሰት ጠብቆ እንዲደመጥ ያደርጋል። የራስን ወይንም የሌሎችን ንግግር በቃል አጥንቶ ለማቅረብ ሲሞክር ከዚህ የሚከተሉት ነጥቦች ላይ በመመስረት ራስን ማዘጋጀት ንግግሩን በተዋጣ መልክ ለማቅረብ ያስችላል። ሀ ንግግርን በቃል ለማጥናት ሲሞከር ረጋ ባለ መንገድ ድምፅን ከፍ ማድረግ ደጋግሞ መለማመድ ጥሩ ነው። ንግግሩ ረዘም ያለ ከሆነም ከሚተኮርበት ቁም ነገር አንጻር በንዑሳን ክፍሎች ከፋፍሎ መለማመድ የቃል ጥናቱን ሂደት ሊያቀል ይችላል። ምናልባት እንደ ቁጥሮችና ጥቅሶች የመሳሰሉት ቢያስፈልጉ ማስታወስ እንዲቻል በማስታወሻ ካርድ ላይ መዝግበው ምልክት አድርጎ ማዘጋጀትም ጠቃሚነት አለው። ለ በቃል ጥናት ልምድ ሂደት ውስጥ መቅረጸ ድምፅ፣ ቪዲዮ ካሜራና መስታወት የመሳሰሉትን ማግኘት ከተቻለ ልምዱን በተሻለ መንገድ ለማከናወን ያግዛሉ። መሳሪያዎቹ የንግግራችንን ፍሰት፣ የድምፃችንን አወራረድና የሰውነታችንን እንቅስቃሴ ለማረም ይረዳሉ። ከዚህ በተጨማሪም በጓደኞቻችን ፊት እየተንቀሳቀስን በመላመድ ንግግር ከማቅረባችን በፊት አስተያየት ማሰባሰብ እንችላለን። አምሮሃ በቃል ጥናት ጊዜ እያንዳንዱን የንግግራችንን ንዑስ ክፍል በተናጠል ካጠናን በኋላ ንዑሳን ክፍሎችን እየያዝን የንግግሩን ሙሉ ክፍል ለማውጣት ተደጋጋሚ ጥረት ማድረግ ይኖርብናል። ለዚህም ይረዳን ዘንድ አጭር አስተዋጽኦ ልናዘጋጅ እንችላለን። ገጽ 46 ከሚከተሉት ርዕሰ ጉዳዮች አንዱን መርጣችሁ በቃል የተጠና ንግግር በክፍል ውስጥ አቅርቡ። ሀ ወጣቱ ትውልድና ኤች አይቪ ኤድስ፣ ለ የስነ ተዋልዶ ጤና ትምህርት አስፈላጊነት፣ አመርሃ ሙስናን እንዴት መከላከል ይቻላል። ክፍል አራት ስነ ጽሁፍ በሚከተሉት አረፍተ ነገሮች ውስጥ የሚገኙትን የዘይቤ አይነቶች ለይታችሁ ተናገሩ። አንድ በአርጩሜ ተገርፎ ሰንበር እንዳወጣ ገላ የተዥጐረጐረው እርቃን አካሏ ከፊት አልጠፋ አለው። ሁለት እንዳጎጠጎጡ የጥጃ ቀንዶች ቀጥ ብሎ የቆሙት ጡቶቿ ደረቱን ሲወጉት ተሰማው። ሶስት የሚበር ወፍ እንኳን ከሰማይ ላይ እንዳወረደ ይነገርለታል። አራት በድንጋጤ የቆመችበት ስፍራ ለጥቂት ደቂቃዎች እንደተተከለ ድንጋይ ቀጥ ብላ ቀረች። ለሚከተሉት ጥያቄዎች የተብራራ መልስ ስጡ። አንድ የልብ ወለዱ አብይ ግጭት በምን ላይ ያተኩራል? ሁለት የልብ ወለዱ ዋና ገጸ ባህሪ ኡፋንቻ ነው ወይስ ፊሻሊያ ወይስ ሁለቱም? ለምን? ሶስት የልብ ወለዱ ባህላዊ መቼት ምን እንደሚመስል ግለጹ። አራት ኡፋንቻ በሚል ድረስ የቀረበው አጭር ልብ ወለዱ ጭብጥ ምንድን ነው? ተወያዩ። አምስት የልብ ወለድ ቋንቋ አንዱና ዋነኛው መለያው ከዘወትራዊ አገላለጽ በማፈንገጡም ሆነ በሌላ ምክንያት የሚኖረው ለዛ እንደሆነ ተደጋግሞ ይነገራል። የዚህን አባባል እውነትነት ለማረጋገጥ የሚያስችሉ አገላለጾችን ከቀረበው አጭር ልብ ወለድ ውስጥ በማውጣት የፍንገጣ ደረጃቸውንና የለዛቸውን ሰበብ አብራሩ። ከዚህ ጋር በማያያዝም ልብ ወለድ ይኳሻል እንጂ አዋሽ የሚለውን አባባል ከቋንቋ ለዛ ጋር ባለው ዝምድና ላይ ተወያዩበት። ገጽ 47 ስድስት በመንስኤ ውጤት የድርጊቶች ሂደት መሰረት የኡፋንቻ ልቦለድ ዋና ዋና ድርጊቶች በሚከተለው መግለጫ መሰረት አሳዩ። ቀስቃሽ ድርጊት፣ መንስኤ፣ ውጤት፣ ቀጣይ ድርጊት፣ የመጨረሻ ድርጊት፣ መንስኤ፣ ውጤት። ገጽ 48 ተጠየቅ። በሀገራችን በኢትዮጵያ የሥነ ሥርዓት ሕጎች እንደ ዛሬው ተደንግገው ባልወጡበትና ከወጡም በኋላ በስፋት ሥራ ላይ ባልዋሉበት ዘመን ሙግቱም ሆነ ዳኝነቱ ይካሄድ የነበረው በዘልማድ እንደነበር አይዘነጋም። የችሎቱም ስፍራ በአብዛኛው በየዛፉ ጥላ ስር ለሕዝብ ግልጽ በሆኑ ቦታዎች ነበር። ይህ የአደባባይ ስርዓት የሀገራችንን ብቻ ሳይሆን ብዙዎች የውጭ አገር ሰዎችን ትኩረት ጭምር የሚስብና የሚማርክም እንደነበር ይነገርለታል። በመሆኑም በተለይ የጥንቱን ህብረተሰብ አኗኗር፣ ባህል፣ ወግና ልማድ ለማየት ላልቻሉ በምናብ ያስቃኛል። ዘመን አልፎ ዘመን ሲተካ ይህ የችሎት ስርዓት ቀስ በቀስ ቦታውን ለዘመነኛ አሰራር ስልት መልቀቁ የግድ ነበር። ዳግሞ ምኒልክ ሀገራቸውን በተሻለ የስልጣኔ ጎዳና ለመምራት በነበራቸው ጽኑ ፍላጎት አቋቁመዋቸው ከነበሩት አዳዲስ መንግስታዊ ተቋሞች አንዱ የዳኝነት ሚኒስቴር ይገኝበታል። ከዚህ ጊዜ ጀምሮ የተጠየቅ ሙግት እየተዳከመ መጣ። የጥንቱ ችሎት በተነሳ ቁጥር ይበልጥ ትውስ የሚለውና ትዝታውም ከብዙዎች አእምሮ ሳይፋቅ እንደቆየ የሚነገርለት አንድ ነገር አለ። ይኸውም ተውኔታዊ ባህሪ የነበረው የከሳሽና የተከሳሽ አለባበስ፣ አቋቋም፣ ዘንግ አያያዝ፣ የሰውነት እንቅስቃሴ፣ የነገር አቀራረብ፣ በአጠቃላይ ሞቅና ደመቅ ያለው ጥምር ያሞጋገቱ ስልት ነበር።